ምዕራፍ 15 ከፕሮፌሰር ሃሮልድ ጋር በ Skype በተገናኘን በ13ኛው ቀን መሳሪያውን እንደላኩትና ከሁለት ቀናት በኋላ ባህር ዳር መረከብ እንደምችል ነገሩኝ። ደስታዬ መጠን አልነበረውም። እንዳሉትም በሁለተኛው ቀን ፕሮፌሰር ፖል የሚባሉ አሜሪካዊ ካረፉበት ሆቴል ሄጄ እንድቀበላቸው ስልክ ደውሉልኝ። ከአስር ቀናት በኋላ እንደሚመለሱና መሳሪያውን መልሶ መውሰድ እንዳለባቸው ስለነገሯቸው አንድ ቀን ቀደም ብዬ እንዳመጣላቸው ተስማምተን መሳሪያውን ተቀብዬ እርሳቸውንም አመስግኜ ወደ ቢሮ የበረርኩ። የሰዓት ልዩነቱን ጠብቄ ወደ ፕሮፌሰር ሃሮልድ በስካይፕ ደወልኩ። ከ30 ደቂቃ በኋላ ድጋሜ እንድንገናኝ አሳስበውኝ የመሳሪያውን ባለቤት ጓደኛቸውን ፕሮፌሰር ኮሊንን እንደሚያገናኙኝ ተነጋገርን። ኮሊን የፊዚክስ ፕሮፌሰር ሲሆኑ በተለይ በስነ እይታ ወይም optics ላይ አንጋፋ ተመራማሪ እንደሆኑ ከፕሮፌሰር ሃሮልድ ተረድቻለሁ። በኮምፒውተር screen ላይ ሲታዩ የ50 ዓመት አካባቢ የሚሆኑ ሙሉ ፂማም ናቸው። የራሳቸው ጸጉር የአይናቸውን ቅንድብ ድረስ የተደፋ ነው። ትውውቃችንን በግርድፉ ጨርሰን መሳሪያው እንዴት እንደሚሰራ ገለጻቸውን ጀመሩ። መሳሪያው በቀኝ ሳጥን ውስጥ የተገጠመ ሲሆን በገመድ ከዋናው መሳሪያ ጋር የተያያዘ መነጽር መሳይ አለው። የድምፅ ሞገድ ማሰራጫና መቀበያ አንቴናውን ወደ ላይ መምዘዝ አትርሳ። ቀጥሎ መሳሪያው ጨረር እንዲያመነጭ የምትጨቆን ቀይ ቁልፍ አለች። እርሷ ከተጨቆነች ከሴኮንዶች በኋላ አረንጓዴ መብራት ይታያል። ይህኔ መሳሪያው እየሰራ መሆኑን እወቅ። ከዚያም መነጽሩን ከአይል ላይ አድርጎ ማቅረቢያና ማራቂያ እጀታውን እያዘዋወሩ ማየት ነው። ይህ መሳሪያ ልዩ የብርሃንና የድምፅ ሞገዶችን በመልቀቅ በተለምዶ በሰው አይን የማይታዩ ነገሮችን ማየት የሚያስችል በመሆኑ የምትፈልገውን የሚያሳይ ይሆናል። ስለሆነም አንዳንዴ በተለምዶ ከምናውቀውና ከግምት ውጭ የሆኑ አስፈሪ ፍጥረታትን ማየት ሊያጋጥም ስለሚችል የስነ ልቦና ዝግጅት ማድረግም ተገቢ ነው። በተረፈ አሁን ያለው ባትሪ ስምንት ሰዓት ሊያሰራ ይችላልና በቂ ይመስለኛል። መልካም እድል አሉኝ። እኔም ከፍ ያለ ምስጋናዬን አቅርቤ ተሰነባብተን ከተለያየን በኋላ ወዲያው ለዶክተር ክብረ በዓል ደወልኩና መሳሪያው ስለመጣልኝ ባክ ነገ መሄድ እንችላለን አልኩት። ቀደም ብዬ ስለዚሁ ጉዳይ ስላማከርኩት ለጉዳዩ እንግዳ አልነበረም። ኦ እንኳን ደስ አለህ፣ አንድ የጠብቀኝ መልሼ እደውላለሁ አለኝ። የኪራይ መኪና ስለሆነ የምንጠቀመው እሱኑ ለማረጋገጥ ይሆናል ብዬ መጠበቅ ያዝኩ። ትንሽ ቆይቶ ደወለልኝ። ስልኩን አንስቼ እንዴት ነው አልኩት። ወንድም ሲሳይ ነገ መሄድ አንችልም ከነጎዲያ ነው አለኝ። እኔ ግን ጉጉቴ ስለናረ ዝም ብዬ በማግስቱ ጧት ተነስቼ መሄድ ፈልጌ ነበር። ነገር ግን ያው እኔም መኪና ልከራይ ብል ዞሮ ዞሮ አንድ ቀን መጠበቅ ይኖርብኛል እያልኩ ስልኩን ሳልዘጋው በዝምታ መዋጤን ሲረዳ በፍጥነት መሄድ እንደምትፈልግ አላጣውትም። ለማንኛውም ነገን ብቻ ታገስ አለኝ። ምንም ችግር የለም ብቻ ከነገ ወዲያ በጠዋት እንድንሄድ ብዬ አሳሰብኩት። ለእርሱ አታስብ፣ እኔም የሚጠብቁኝ የቀጠርኳቸው አርሶ አደሮች ስላሉ በጠዋት ነው የምንሄደው ብሎ አረጋጋኝ። ሁለቱን ቀናት ለጉዞ የሚያስፈልጉኝን ነገሮች፣ የመስክ መሳሪያዎችንና ለአባ መዝገበ ስላሴ የሚሄዱ እቃዎችን አዘጋጀው። ባለፈው ቃል በገባውላቸው መሰረት ፕላስቱ የነባብ መነጽር ምናልባት ዕድሜያቸው ስለገፋ እይታቸው ቀንሶ ስለሚሆን ብዬ ሌላ plus 2.5 የንባብ መነጽር ያለው። በተረፈ ባለፈው ለብሰው ያዩኋቸው አይነት ቀሚስ እስከ ቆቡ፣ ባትሪ፣ ሻማና ጧፍ፣ ስኳርና ሌሎች ያስፈልጓቸው ይሆናል ያልኳቸውን ቁሳቁሶች ከባለቤቴ ጋር በመመካከር አዘጋጀሁ። ሁለቱን ሌሊት እንቅልፍ በአይኔ ሳይዞር አሳለፍኩ። ብቻ የሚታየኝ ነገር ቢኖር መነጽሩን ከአይኔ ላይ አድርጌ የመሳሪያውን ጨረር ማመንጫ ቁልፍ ስጫን ደን ውስጥ የተሰወረው ኃይለኛ እንቅስቃሴ ሲታየኝ ነው። ከዚያ በማቅረቢያውና በማራቂያው እጀታ እያፈራረቅኩ ምስጢሩን ስመረምረው ታየኝ። አእምሮዬ በፈጠረው የተለያየ መላምት ስሰቃይ ሰነበትኩ። አንዴ አስፈሪ የዓለም ፍጡራን ወይም አላይን፣ ሌላ ጊዜ ነጫጭ የለበሱ ቅዱሳን መነኮሳት። ብቻ ቀን ከሌሊት በቅዠት አሳለፍኩና የቀጠሯችን ቀን ረቡዕ ከጠዋቱ 12 ሰዓት ላይ ዶክተር ክብረ በዓል ራሱ መኪናውን እያሽከረከረ ከቤት የደረሰ! ከመኪና ወርዶ ሰላምታ ከተለዋወጥንና እቃዬን ከጫንኩ በኋላ መንዳት ትፈልጋለህ አለኝ። አይ ዛሬ ቅዠት ላይ ነኝ፣ ራስ ንዳ አልኩት። በተለመደው ጥልቅና ማራኪ ፈገግታው ታጅቦ እሺ እንሂድ አለኝ። ዶክተር ክብረ በዓል የተዋጣለት አሽከርካሪ ነው። ከሙሉ ጥንቃቄ ጋር መፍጠን ባለበት ቦታ በፍጥነት ማሽከርከር ያውቅበታል። በተለይ የሚገርመኝ ግን ለትራፊክ ህግና ምልክት ያለው ክብር ነው። ለምሳሌ የፈለገው ፍጥነትና ርቀት ላይ ይሁን ሁልጊዜም መንገድ ውስጥ ለገባ እግረኛ ቅድሚያ ይሰጣል። መኪና ሲቀድም ወይም ሲያስቀድም በቃ ለማሽከርከር ፍቃድ ሲወጣ የሚሰጠውን ትምህርት እንደወረደ ነው የሚፈጽመው። ከባህር ዳር ወደ ሞገደኛው ደን ወይም site zero nine ለመሄድ በሁለት አቅጣጫ መሄድ ይቻላል። አንደኛው አጭርና ኮረኮንች ሲሆን ሁለተኛውና በደብረ ታቦር ዞሮ የሚወስደው ደግሞ ረጅም ቢሆንም አብዛኛው አስፓልት ነው። ለወትሮ የምመርጠው በደብረ ታቦር ዞሮ መሄድን ነው። ይሁን እንጂ በጣም ከመጓጓት የተነሳ መንገላታቱን መረጥኩና ዶክተር ባክ በአጭሩና በኮረኮንቹ እንሂድ አልኩት። ወደ የትኛው ቤተ ክርስቲያን እንደምንሄድ ባልነግረውም አጠቃላይ አካባቢውን ስለሚያውቀው አቅጣጫውን ስነግረው ለመረዳት አልተቸገረም። እንደነገረኝ እርሱ መሄድ የሚፈልግበት ቦታ እኔ ከሚሄድበት 20 ኪሎ ሜትር አልፎ ስለሆነ የአቅጣጫ መምታታት ችግር አልነበረብንም። አቤት ሲሳይ፣ በጣም የምትገርም ሰው ነህ አለኝ መንገድ ላይ። እንዴት አልኩት። በቃ የምትፈልገው ነገር ሲኖርህ በተለይ የተደበቀህ ወይም ካንተ የተሰወረ ነገር ያለ ሲመስልህ ያንን ለማወቅ ያለህ ጉጉት በጣም ይገርመኛል አለ። አዎን ብቻ በሽታ ሳይሆን አይቀርም አልኩት። ግን እንደዚህ ጉጉትህ ጓግታ የምትፈልገውን ስታገኝ ወይም ስታውቅ ምን ይሰማሃል? አለኝ። የሚገርምህ ሁልጊዜ ሂደቱ እንጂ ውጤቱን ሳገኝ ብዙ አያስደስተኝም። እናም አንዱን ጨርሼ ውጤቱን ሳላጣጥመው ሌላ ወከባ፣ ሌላ መቃተት ውስጥ እገባለሁ አልኩት። የምዕራቡ ዓለም ባህልና አስተሳሰብ በአያሌው የተጫነ ይመስላል አለኝ። እኔ እንጃ ውስጤ የምዕራባዊነት ወይም የኢትዮጵያዊነት መንፈስና አስተሳሰብ እንዳለብኝ መለየት ይቸግራለሁ። የተደበላለቀብኝ ይመስለኛል አልኩትና አንተስ አልኩት። እኔ እንኳን ከድብልቅልቅ አስተሳሰብ በጊዜ ወጥቼ ህይወትን ፈልጌ ወደ አንድ መስመር እየመጣው መሆኔ ይታወቀኛል አለ። የህይወት ጥግህና ፍልስፍና የትኛው ሆነልህ አልኩት። ይህን ጥያቄ ብዙ ጊዜ ልጠይቀው እፈልግ ስለነበር በአጋጣሚ ስለተነሳልኝ ደስ አለኝና መልሱን በጉጉት ጠበቅኩ። አሁን ብዙ ሀሳብና ጉጉት ላይ ነኝ። የጀመርከውን እንቆቅልሽ መፍታት ላይ አንተ አተኩር፣ የእኔን ሌላ ጊዜ እነግርሃለሁ አለኝ። እንዲህ እየተነጋገርን ለሁለት ሰዓታት ያክል እንደ ተጓዝን የምፈልግበት ቦታ ለመድረስ እንደ ተቃረብኩ ተረዳሁና እኔ ምልህ ዶክተር ክብረ በዓል ለምን አብረኸኝ አትሄድም አልኩት። ኦ የሰው ምርምር ስራ ውስጥ ዘሎ ይገባል እንዴ? በኋላ የምርምሩ ግኝት ተጋሪ ነኝ ብዬ ብቅ ያልኩ እንደሆነ ይጨንቀሃል አለኝ። አትቀልድ ባክህ፣ የሆነ የፍርሃት ስሜት እንደገና እየጀመረኝ ነውና ለምን አንሄድም አልኩት። የምን ፍርሃት ነው? ተመራማሪ አይደለህም እንዴ? ለማንኛውም ከእኔ ጋር አብረን የምንሄደው ምስጢሩን ከፈታሁ በኋላ ነው አለና ልክ ከዋናው መንገድ ተገንጥዬ የምገባበት የቀበሌ መንገድ ላይ ሲደርስ በዚህ ነው እንዴ አለኝ። አሁን እንዴት አወክ? አልኩት ተገርሜ። አይ ያው እየደረስኩ ነው ስላልከኝ በግምት ነው አለና ምን ያክል ቀን የምትቆይ ይመስልሃል? አለኝ። ምን አውቄ እኔማ ዛሬ ሞክሬ ከቻልኩ ዛሬውኑ ካለበለዚያ ነገ ጠዋት ነው አልኩት። ለማንኛውም ከዚያም በላይ ብትቆይ እዚሁ አካባቢ እጠብቅሃለሁ። እንዲያውም ብዙ አርሶ አደሮችን የማነጋገር እድል አገኛለሁ አለኝ። መኪናው መጨረሻ ሊደርስበት ከሚቻለው ቦታ ስንደርስ ኮተቴን በፊቴም በጀርባዬም የቀረውን በእጅ አንጠልጥዬ ተሰነባብተን ወደ መንደሩ አመራው። መጀመሪያ ማግኘት የፈለግኩት የደብሩን አለቃ መላከ ሰላምን ነበርና ወደ መኖሪያ ቤታቸው ሄድኩ። ስጠይቅ ወደ ደብረ ታቦር ለሥራ ጉዳይ መሄዳቸውን ተረዳው። አለመኖራቸውን ስሰማ አልተከፋውም። እንዲያው በአካባቢው መቆየት ቢያስፈልገኝ እርሳቸው እስኪመጡ ለመጠበቅ መሆኑን ለመናገር በቂ ምክንያት ይሆናል ብዬ ደስ አለኝ። በቀጥታ ወደ ሞገደኛው ደን ወደ ቤተ ክርስቲያኑ ለመውጣት ዳገቱን ተያያዝኩት። የሚገርመው ልክ ከደን ውስጥ ስገባ እንደተለመደው ልቤ የፍርሃት ከበሮውን ይደልቅ ጀመር። ሌላኛው ስሜቴ ደግሞ አሁን የሚስጥር መፍቻ መሳሪያ ይዘሃል፣ በአጭር ጊዜ ውስጥ እንቆቅልሹን ትፈታለህ እያለ ያደፋፍረኛል። መሳሪያው በቀይ ሳጥን ውስጥ የተገጠመ በመሆኑ ትኩረት እንዳይስብ በቦርሳዬ ውስጥ ከትቼ በጀርባ ያዝየዋለሁ። ዳገቱን ጨርሼ ቤተ ክርስቲያኑ ስደርስ በቀጥታ ወደ ሰሜኑ በር ሄጄ በግንባሬ ተደፍቼ ተሳለምኩ። አምላኬ ሆይ ይቅር በለኝ አልኩኝ። መልሼ ደግሞ እንዴ እኔ እኮ ለማወቅ ነው ምን አጠፋውና ነው አልኩና እንደገና አምላኬ ሆይ ሚስጥሩን እንዳውቅ እርዳኝ አልኩ። የተሻለ ጸሎት ያደረግኩ መሰለኝ። ተነስቼ ሰሜን ምስራቅ አቅጣጫ ወዳለው ወደ አባ መዝገበ ስላሴ መኖሪያ ሄድኩ። እንደተለመደው በሥራ ተጠምደዋል። ዛሬ ግን ከከብቶች ቀንድ ዋንጫ መስራት ሳይሆን ቀጫጭን የእጽዋት ለበቅ መሳይ ይዘው በሰንጢ ቅርጽ እያወጡ ነው። ከእግራቸው ጥግ በእጅ የምትሽከረከር የእንጨት ማለስለሻ ሞረድ ተቀምጣለች። አቀርቅረው መቁጠሪያ እየሰሩ ነው። አባ እንዴት ሰነበቱ አልኩኝ ወደ እርሳቸው ጎንበስ ብዬ። ቀና ብለው አዩኝና ካስተዋሉ በኋላ ረገይ እንዴት ነው የኔ ልጅ አሉኝ በፈገግታ። ጎንበስ ብዬ ጫማቸውን ልስምስል ቀልጠፍ ብለው አገጬን ያዙና ጉንጮቼን ሳሙኝ። ከዚያም መስቀላቸውን አውጥተው አሳለሙኝና አረፍ በል እስኪ ይህ ሁሉ ጓዝ ምንድን ነው አሉ። ለስራ የሚያገለግሉኝ ቁሳቁስ ናቸው አልኩኝ። በልቤ የያዝኩትን መሳሪያ ቢያውቁና ለምን እንዳመጣሁት ቢረዱ በያዙት መስቀል ግንባሬም ብለው ያባረሩኝ ነበር የሚል ፍርሃት በደንብ ይሰማኛል። እረ ግሩም፣ እንዲህ በቶሎ የምትመጣ አልመሰለኝም ነበር አሉ። አዎን፣ እኔም አላሰብኩትም ነበር። ግን ባለፈው ሳልወስደው የቀረውት መውሰድ የነበረብኝ አንድ ናሙና ነበርና ያው መጣው አልኩ። ይሆናል እንጂ አሉና ስለለመደባቸው ወደ ስራቸው አቀረቀሩ። ወይ ድብብቆሽ አልኩ ለራሴ። አባ ባለፈው በተነጋገርነው መሰረት መነጽሩን አምጥቼሎታለሁ። እንዲያውም ምናልባት እይታው ቀንሶ ከሆነ ብዬ ከፍ ያለ ቁጥርም አምጥቻለሁ አልኩና በቦርሳ የተቀመጡትን ሁለቱም መነጽሮች ሰጠኋቸው። ቀና ብለው ፈገግ አሉና ተባረክ ልጄ ቁም ነገረኛ ነህና አሉና ቦርሳውን ከፍተው አንደኛውን መነጽር ወደ አይናቸው አስጠግተው ከጎናቸው የነበረን የተደጎሰ አነስተኛ መጽሐፍ ገልጠው ማንበብ ጀመሩ። ደህና ነው አሉ። እስኪ ሁለተኛውን ደግሞ የሞክሩት አልኳቸው። የመጀመሪያውን መነጽር በጥንቃቄ ቦርሳ ውስጥ ከተው ሁለተኛውን አወጡና አይናቸው ላይ አድርገው መጽሐፉን ተመለከቱ። አሃ ይሄ ደግሞ በጣም ያጎላል አሉ። አሁን እንግዲህ የሚመቾትን ይምረጡ፣ አንደኛው መጠባበቂያ ይሆኖታል አልኳቸው። ተባረክ ልጄ፣ እንግዲህ እንደ ልብ ያነባለሁ አሉ። ደስ እንዳላቸው ፊታቸው ላይ ይታወቃል። ደስ እንዳላቸው ስረዳም ልባቸው ተከፈተልኝ ብዬ እኔም ደስ አለኝ። መልሼ የግል ራሴ እንኳን ከብርጭቆ የተሰራ ማንበቢያ መነጽር ይቅርና የወጣትነት አይን ራሱን በአልማዝ ሳህን አድርገ ብታቀርብላቸው ከስጦታ የተነሳ የሚፈጠር አዲስ ነገር የለም አልኩና ከልቤ ደስታ ላይ ውሃ ቸለስኩበት። አባታችን ባለቤቴ ደግሞ ይህን ልካሎታለች፣ ቡራኪዮ የድረሰኝ ብላለች። አልኩኝ። በአንድ ቦርሳ ያስኳቸውን ቁሳቁሶች ወደ እርሳቸው እያቀረብኩኝ፣ አይ ልጄ፣ እኔ ይህን ሁሉ ምን ያደርግልኛል? የሚቸግረኝ ነገር የለ። የቸገረኝንማ መነጥሩን ነግሬሃለሁ አሉ አባታችን። ስጦታ ነው። ስጦታን ደግሞ መርቆ መቀበል እንጂ ምን ያደርግልኛል ይባላል እንዴ? አልኳቸው በትህትና። አይ ልጄ፣ እንዲያው ያለ ችግራችሁ ተቸገራችሁ ብዬ ነው እንጂ አሉና ተባረኩ ልጆቼ ብለው የእኔንም የባለቤቴንም የክርስትና ስም ጠይቆኝ ነግሬያቸው ጸሎት አደረጉና እንደገና መስቀል አሳለሙኝ። ያመጣሁላቸውንም ዕቃ ወደ ፎቁ ወስደው አስቀምጠው ተመለሱና ወደ ሥራቸው አቀረቀሩ።